السلام عليكم ورحمة الله وبركاته اسمع طيب الحمد لله رب العالمين والصلاة والسلام الأتمان على النبي الآمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا الا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين مستمعي الاكارم نتدارس اليوم من كتاب بلوغ المرام من ادله الاحكام رقم الحديث 235 ان شاء الله تعالى يبلغ المرام درساتين 235ኛው ሐዲስ ላይ እንገኛለን كتاب الصلاه باب صفه الصلاه ውስጥ ማለት ነው من يقرأ المتن فليتفضل مشكورا بسم الله الحمد لله والصلاه والسلام على رسول الله صلى الله عليه وسلم وعن ابي هريره رضي الله عنه قال كان رسول الله صلى الله عليه وسلم إذا قام إلى الصلاة يكبر حين يقوم يقول ثم يكبر حين يقع ثم يقول سمع الله لمن حمده حين يرفع شلبه من الركوع ثم يقول وهو قائم ربنا ولك الحمد ثم ثم يكبر حين يحوي ساجدا ثم يكبر حين يرفع رأسه ثم يكبر حين يسجد ثم يكبر حين يرفع ثم ثم ثم يفعل ذلك في الصلاة كلها يكبر حين يكبر حين يقوم يقوم يقوم من اثنتين بعد الجلوس متفق عليه طيب جزاك الله خيرا وعن ابي هريره رضي الله تعالى عنه انه قال كان رسول الله صلى الله عليه وسلم إذا قام إلى الصلاة يكبر حين يقوم አቡ ሁረይራ እንደሚሉት ነብዩ አለይሂ ሰላቱ ወሰላም ነበሩ ምን ወደ ሶላት በሚቆሙ ሰዓት አላሁ አክበር ይሉ ነበር اذا قام الى الصلاه ማለት اذا اراد ان يقوم الى الصلاه ወደ ሶላት ቆም ሲያስቡ መጀመሪያ ይከብሩ ሐይነ የቆሙ ልክ እንደቆሙ አላሁ አክበር ይላሉ ቁጭ ብለው የማጎንብሰው አይደለም ከመሬት ተነሰው ቀጥሎ ከተስተካከሉ በኋላ አላሁ አክበር የመጀመሪያ ተክበተ ኢፍቲታህ ማለት ወይም ተክበተ ኢህራም ማለት ነው ثم ይከብሩ ከዚያ ቀጥለው ደግሞ ቁርአን ከቀሩ በኋላ አላሁ አክበር ይላሉ حين يركعوا ركوع በሚያደርጉ ሰዓት አሁን ተክብራ ተክብራ የሚደረግባቸው ሊነግረን የፈለገው ሁለተኛው ተክብራቸው ወደ ሩኩዕ ሲወርዱ ثم يقول ከዛ ሚላሉ እንዲያጎነበሱ አጎንብሰው ቆይተው ሲነሱ ማለት ነው ሰሚዐ አላሁ ሊመን ሐሚዳ ይሉና ይነሳሉ ይሄን የምትመቸ ነው ሄነ يرفع صلبه ጀርባቸውን በሚያነሱበት ሰዓት ሚነ ሩኩዕ ከማጎንበስ አጎንብሰው ከነበሩበት ባህሪያቸው ወደ ላይ ወገባቸውን በሚያነሱ ሰዓት አላሁ አክበር ማን ሰሚዐ አላሁ ሊመን ሐሚዳህ ይላሉ አሁን ቀጥለው ቆሙ ማለት ነው ከዚያ ደግሞ ያው ሲቆሙ የሚሉት ነገር ይሉና ثم يقول ከዚያም ይላሉ وهو قائم እንደቆሙ ربنا ولك الحمد سمع الله لمن حمده እየተነሱ እያለ ሰሚዐ አላሁ ሊመን ሐሚዳ እስከሚቆሙ ይሄን ይላሉ እንደቆሙ ደግሞ ربنا ولك الحمد ይላሉ ማለት ነው ثم يكبر ከዚያ አላሁ አክበር ይላሉ حين يهوي ساجدا በግንባራቸው የተደፉ ሆነው ሲምዘገዘጉ ወይም ሲወርዱ ማን يهوي ሲወርዱ ወደ ምድር ሳጅደ ስጁድ ያደረጉ ሲሆኑ طيب ثم يكبر ከዚያ ደግሞ ስጁድ ላይ የሚቀርቱን ዱዓ ብለው ሱብሃን ረቢል አላ ሱብሃን ረቢል አላ ሱብሃን ረቢል አላ እያሉ የሚሉትን ዱዓ ከቀሩ በኋላ ثم يكبروا الله اكبر ይላሉ መቼ حين يرفع راسه عن السجود ማለት ነው ከሱጁድ ራሳቸውን ሲያነሱ መጀመሪያው ሱጁድ ላይ ማለት ነው አሁንም ثم يكبروا الله اكبر ይላሉ ወደ ሁለተኛው ሱጁድ حين يسجد ሁለተኛውን ሱጁድ ሱጁድ ሲያደርጉ ማለት ነው አሁንም ደግሞ ከመጨረሻው ሱጁድ ላይ ሲነሱ ثم يكبروا الله اكبر ይላሉ ሒነ يرفع ما ሲያነሱ ምናቸው راسه ማለት ነው ራሳቸውን ሲያነሱ ከምን من السجود الثاني من من السجود الثاني ከሁለተኛው ስጁድ ሲነሱም እንደዚህ ተክቢር ያደርጋሉ አሁን አንድ ረካዓ ሰገዱ ማለት ነው አሁን በነገሩና አነጋገር አንድ ረካዓ ሰገዱ ከዚያ በኋላ ثم يفعل ذلك መጀመሪያው ረካዓ ላይ የሰሩትን የፈጸሙትን አሁን የነገርኳችሁን ይፈጽሙታል في الصلاه كلها ማት في الركعات كلها ማት ነው ሁሉም ሶላት ላይ ሁሉም ረካዓ ላይ ማለት አሁን በነገርኳችሁ መልኩ ይቀራሉ ተክቢር ያደርጋሉ ይሰግዳሉ በጥቅሉ ወይከብሩ አላሁ አክበር ይላሉ ሒነ የቆሙ በሚነሱ ሰዓት ሚን اثنين ከሁለት ረካ ሁለት ረካ ሰግደው እንደሚቀመጡና አተህያቱ እንደሚቀሩ ግልጽ ነው ከዚያ ተህያቱን ቀርተው ሲነሱም አላሁ አክበር ይላሉ بعد الجلوس ለመጀመሪያው አተህያቱ ከተቀመጡ በኋላ ማለት ነው የነብዩ አለይሂ ሰላቱ ወሰለም አሰጋገር ከሞላ ጎደል ይህንን ይመስል ነበረ ሐዲሱ ሙተፈቅ عليه ቡኻሪና ሙስሊም የዘገቡት ሰሂህነቱ የማያጠያይቅ ነው ማለት ነው ሰሚዐ አላሁ ምን ማለት ነው ሰሚዐ አላሁ አላህ ሰሚ ነው ነው ጥሬ ቃሉ ሰሚ ማለት ነው ግን የተፈለገው ምንድነው ተቀባይ ነው የሰማው ሰምቶ ይቀበለናል ማለት ነው አይ አጃብ አላሁ መን ሐሚደሁ ያመሰገነውን ሰው አላህ ይሰማል ይቀበላል <coughs> ሊመን حمده ስላለ ማለት ነው ሱልብ ማለት ሱልበው حين يرفع ሱልበሁ ብሎ ነው በሷድ ነው የምናነበው ዶሙ ሳድ ወስኩኑ ላ ሱል ብለን እና ጀርባ ማለት ነው እዚህ ጋር ስልበሁ ሰልበሁ ሱልበሁ አለ ይላል ይቻላል ያው ሱልብ ማለት ኩሉ ظهر له فقار ቡለና ቡለና ያለ መገጣጠሚያ ያለው ጀርባ ሁሉ ሱልብ ይባላል ይላል ربنا ولك الحمد እዚጋ ብዙ ተባባልን ረበና ወለከል ሐምድ ይሄ ጌታችን ሆይ ምስጋና ላንተ ነው ዱዓም ነው ኢዕትራፍም ነው ምስጋና የሚገባህ ላንተ ነው ስለሆነም እናመሰግንሃለን ነው ደሞ ዱዓው ረበና ወለከል ሐምድ استجب لنا እንደ ማለት ነው ዱዓችንን እውን አድርግልን ወለከል ሐምዱ አላ ሂዳየቲከ ለመራህን ቀና አመራርም ምስጋና ይገባሃል ማለት ነው ይላል የህው የሚለው ሃዋ የህዊ ዶረበ يضرب በሚለው ይመጣል ይላል ወየን ሃዊየን ያው ከላይ ወደ ታች ሲወርድ ሰውየው ሐዊቱ ይላል ወይም የህው ይባላል ማለት ነው በጥቅሉ ሐዲሱ አሁን ተጠቀሰበት ቦታ ላይ ተክብራ ማድረግ መሽሩዕ እንደሆነ ያሳያል ከአንድ ሩክን ወደ አንድ ሩክን በምንንቀሳቀስበት ሰዓት ተክብራዎች ያስፈልጉናል ነው ከሩኩ ወደ ሱጁድ ከሱጁድ ሱጁድ ስንቆም ምናምን ተክብራ ይኸው አደረጉ ነው እጅ የሚነሳው አራት ቦታ ነው አሁን ተክብራ ነው ዘይ ነገር የነበረው እጃቸውን ግን የሚያነሱት መጀመሪያ ተክበተ ኢህራም ላይ ሁለተኛ ወደ ሩኩ ሲወርዱ ሶስተኛ ከሩኩ ሲነሱ አራተኛው ከሁለት ረካ አተህያቱን ቀርተው ሲነሱ አራት ቦታ ላይ እጅን ማንሳት ሱና ነው ለወንድም ሆነ ለሴት ማለት ነው ሌላው ካነ ረሱላህ ብሎ ከተዘገበ አንድ ሐዲስ ካነ የሚለው ለብዙ ጊዜ እንደተጠቀሙት የሚያሳየው የአንድ ቀን ድርጊት የሁለት ቀን ድርጊት ሳይሆን ደጋግሞ አዘውትረው ለሚሰሩት ነገር ካነ ይሄ ቋሚ ሱናቸው ነው አሁን እዚህ ነገረን ነገር ማለት ነው ሌላ ደግሞ አንድ ሐዲስ አለ የአብዱላህ ኢብኑ መስዑድ ሐዲስ ነው صحيح النسائي حديث رايت رسول الله صلى الله عليه وسلم يكبر في كل رفع وخفض وقيام وقعود وعليه عامه الصحابه والتابعين በየመነሳት ወደ ላይ ወደታች ዝቅ በሚሉበት ሰዓት ሲቆሙ ሲቀመጡ ተክቢራ ያደርጉ ነበረ ይችን ሐዲስ በደንብ ወቀ ተረዷት ይችን ሐዲስ ይዘው ሄዱ ሰዎች እንደውም እጅ ማንሳትም ይቻላል እስከማለት ሄደዋል እምን ላይ ስጁድ ላይ ራሱ ካነ ይከብሩ في كل رفع وخفض وقيام وقعود ወርግጥ እዚህ አለው ግን ካነ يرفع يديه የሚል ደግሞ ቦታ አለ في كل خفض ورفع የሚል አለ ይሄን የመሰለ ዘገባ ማለት ነው በዛች ሄደው ከሱጁድና ሱጁድ መካከል እጅ ማንሳት አለ ብለው የሚሄዱ ሰዎች ያጋጥማቸዋል ግን አብዛኙ የሚቀበለው ቅድም ያየናቸውን እጅ ማንሳትና ተክብራዎችን ነው አራቱን ማለት ነው اجمع العلماء على مشروعيه تكبيرات الانتقال بين الاركان في الصلاه فرضها ونفلها فرض صلاه ላይም ሆነ ትርፍ ሶላት ላይ ከአንድ ማዕዘን ወደ አንድ ማዕዘን ከአንድ ተግባር ወደ ሌላው ተግባር በሚንቀሳቀስበት ሰዓት ማንኛውም ተክቢራ ማድረግ ይቻላል የሚለው ላይ ዑለማዎች አንድ ድምጽ አላቸው ለምን ነብዩ አለይሂ ሰላቱ ወሰለም አዘውትረው ይሰሩት የነበረ ነገር ስለሆነ ሌላም ሌላም ሐዲስ አለ ኢዳ ከበረ ፈከቢሩም አለ ኢማሙ አላሁ አክበር ሲሉ አላሁ አክበር በሉ የሚለው ባይሆን ይሄ ተክቢራ ዋጅብ ነው ዋጅብ አይደለም ነው خلاف ያለው ዋጅብ ነው አይደለም ኢማሙ አህመድ ጀምሁሩ አህሊ አህሊ الحديث الى وجوب التكبير ተክቢራ ማድረግ ግዴታ ነው ዋጅብ ነው ይላሉ ኢማሙ አህመድና የሐዲስ ሰዎች ለምን ሲሏቸው اذا كبر فكبروا ትእዛዝ መጥቶበታል እንደገና ዳወመ ነብዩ ሰለላሁ ዐለይሂ ወሰለም على هذا ይሄን ተክቢራ ሁሉ ጊዜ ያደረጉት ነበር ነብዩና እንደገና ሶሉ ከማራይቱሙኒ ኡሰሊ ስሰግድ እንዳያችሁኝ አድርጋችሁ ስገዱ የሚለው ተደማምሮ ዋጅብ ያደርገዋል አሉ ኢማሙ አቡ ሐኒፋ ኢማሙ ማሊክ ኢማሙ ሻፊዒ ደግሞ ሱና ነው ተክቢራው ሱና ነው ቢተውም ችግር የለው ማታቸው ነው ወለይሰት ቢዋጅብ ዋጅብ አይደለም አሉ ማስረጃ ሲሏቸው ደግሞ እነዚህ ሶስቱ ምን አሉ ሐዲሱ አልሙሲ ሶላተሁም ይባላል ያ ሰገደና ሰላም አለይኩም አላቸው መልሰ ስገድ ያሉት ከዛ ሄደ ሰገደ መልሶ መጣ አሁን ስገድ ያሉት በሶስተኛው እኔ አልቻልኩም አንቱ አስተምሩኝ አላቸው እሳቸው አስተምሩ ተብሏል አስተማሩት እዛ ላይ ተክቢራን ዋጅብ መሆኑን አያሳይምና ነው ኢማም ነወዊ አተክቢሩ غير ተክቢረተ ኢህራም ሱና ከተክቢረተ ኢህራም ውጭ ያለው ሱና ነው ያለው ተክቢረተ ኢህራም ሁሉም ዘንድ ዋጅብ ነው ተክቢረተ ኢህራም የመግቢያ የሆነው ይሄ ግዴታ ነው አሁን ከአንድ ማዘን ወደ አንድ ማዘን ያለው ነው ሱና ነው ዋጅብ የሚጣለው እና ኢማሙ ነወይ የመጀመሪያው የመግቢያዋ ማታጠራጥር ዋጅብ ናት ከዛ ውጭ ያለው ሱና ነው አሉ ሰውየው ተክብራ ሳያደርግ ከመጀመሪያው ተክብራ ውጭ ያለውን ተክብራ ሳያደርግ ቢሰግደው ሶላቱ ምን ይሆናል ሷሂህ ነው ማታቸው ነው ባይሆን አውቆ መተው ይጠላል ነው አይ ተክብራው ሁሉም ዋጅብ ነው ያሉ ሰዎች ደግሞ ምንድነው ተክብራ ሳያደር ከቀረ ዋጅብ ትቷል ዋጅብን አውቆ የተወሰው ሶላቱ ይበላሻል ረስቶ ከሆነ ሰጅድ የተሰው ማካካሻ ሱጁድ መውረድ አለበት ሊሉ ነው አላየሃል ዋጅብ ነው የሚለው አህወጥ ነው አስተማማኝ ነው ነገር ግን من حيث الحكم حكم ለመስጠት واجب ነው ለማለት የሚያስችል ነገር ብዙም አይታይም ተወዳጅ ነው ማለት ነው የሚሻለው ይላሉ አብዛኞቹ አጋልቦች በዛ ነው ዞሮ ዞሮ ተክብራን ላለመታው ነው ከክላፍ ለመውጣት ተፈደሩ ቅሩ وعن أبي سعيد الخضري رضي الله عنه قال كان رسول الله صلى الله عليه وسلم إذا رفع رأسه من الركوع قال اللهم ربنا لك الحمد ملء السماوات وملء الأرض وملء ما شئت من شيء بعد أهل الثناء والمجد أحق ما قال العبد وكلنا وكلنا لك العبد اللهم لا مانع لما أعطيت ولا معطي لما منعت ولا ينفع ذا الجد منك الجد رواه مسلم طيب وعن أبي سعيد الخدري رضي الله تعالى عنه قال كان رسول الله صلى الله عليه وسلم إذا رفع رأسه من الركوع قال اللهم ربنا لك الحمد አቡ ሰዒድ ኹድሪ ባስተላለፉትና ከሳቸው በተዘገበው ሐዲስ ካነ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ اذا رفع ባነሱ ጊዜ ረእሰሁ ጭንቅላታቸው ወይም ራሳቸውን ሚን ሩኩዕ ከማጎንበስ ሲያነሱ قال ይሉ ነበር اللهم بمعنى يا الله ይቺ ሚሟ اللهم ምንላት ያ ከምትለው حرف ተለውጣ ነው ይላሉ ያ አላሁ ነበረ ያ አላሁ የነበረውን ያው አንጣሯት ለማቅለል ስለዚህ ምን ሆነ አላህ ሆነ ለሷ ልዋጅ ሚሟና መጡና اللهم አሉ ይላሉ اللهم ربنا አንተ ጌታችን ሆይ ለከል ሐምዱ ምስጋና ለአንተ ብቻ ነው የሚገባ ያ ምስጋና ደግሞ ሚል አሰማዋት ሰማያትን የሚሞላ ወሚል አልአርድ መሬትን የሚሞላ አረ ከዚያም ውጭ እንደው ሚል አማሸተ ምን ሸይ ካንዳሽ ነገር ከዚህ ምን ሸይም بعد ማለት ከዚህ ሌላ እንደ بعد የሚለው ሌላ እንደማለት ነው አንተ በፈለከው ልክ የሚሞላ ምስጋና ይገባሃል اهل الثناء والمجد اهل الثناء والمجد የልቅናና የውዳሴ ባለቤት የሆንክ احق ما قال العبد ባሪያ ከተናገረ ሁሉ በጣም እውነተኛ የሆነውና አግባብ የሆነው ወኩሉና ለከ አብድ የሚለው ነው ወኩሉና ሁላችንም ለከ ላንተ ያ አላህ አብዱን ባሪያ አገልጋይ ነን የሚለው ቃል አሐቅ ነው በጣም ለባሪያ የሚገባው ነው ይሄን ማለት ማለት ነው اللهم ጌታችን ላማኒያ ከልካይ የለም ሊማ አዕጦት ለሰጠው ነገር ለከሌ ሀብት ሰጠዋለሁ ብለህ ከወሰንክለት አንድ የሚያስቀርበት የለም ከልክሎ የሚያስቀር የለም ነው ወላ ሙዕጢየ ሳጭም የለም ሊማ መናተ አንተ ለከለከልከው ለከሊ አይገባውም ያልከው ነገር አይሱማ መቅረት የለበትም ብሎ ሊያሰጠው የሚችል አንድም የለም ለሰጠው የሚከለክለው የለም ለከለከለው ለነፈከውም የሚያሰጠው የለም ወላ ينفع ذا الجد ጀድ ከሆነ ልቅና የልቅናን ባለቤት አይጠቅመውም ሚንከ አንተ ዘንድ አልጀዱ ልቅናው ሰዎች ዘንድ ተከብሮ ልቅና አለው ተብሎ ዝህ መባሉ አንተ ፊት ሲቀርብ የሚያዋጣው ስራው መልካም ስራው እንጂ ያ ሰው ዘንድ የሚገኘው ሙገሳው ልቅናው የሚሰጠው ክብር ወዘተ ማይንፈው ምንም የሚጠቅመው ነገር የለም ማለት ነው አልመጅዱ غايه الشرف يلقنا شاف مجد ይባላል وكثرته والرفعه ከፍታ ማለት سلازي هي دعاء تجماري الله لمن حمد ربنا ولك الحمد قالوا በኋላ اللهم ربنا لك الحمد من السماوات ومن الارض ومن ما شئت من شيء بعد اهل الثناء والمجد حكم قال عبد وكلنا لك عبد اللهم لا مانع لما اعطيت ولا معطي لما منعت ولا ينفع ذا الجد منك الجد ይሉ ነበረ ይሉናል رواه مسلم مسلم ዘግበውታል ሚን بعد የሚለው በያን ነው لما شئت ለሚለው ለፈለከው ለሚለው بعد በያን ይያኑ ይላል ያ ደግሞ ከዚህ በኋላ የሆነ ለማለት አህለ አህለ ሰናኢ በነሱ ነው የምንቀርበው በፈታ አህለ ብለን እዚህ ጋር አخص اهل الثناء ማለት ነው ብለዋል አخص ወይ ደግሞ አህለ ያስባለው حرف النداء ወርቃለ እዚህ ጋር ያ اهل الثناء ነበረ ያ የገባሽበት ነገር ሙናዳ ስለሚሆን ሙናዳ ደግሞ መንሱብ ነው የሚሆነው ያ ብለን የምናመጣው حرፍ ማን ነው ቃል ለምሳሌ አህለ የሚለው መንሱብ ይሆናል በያ ማለት ሙናዳ ስለሆነ ወይም ደግሞ አህሉ ካልም እንችላለን አህሉ ሰናኢ ወልመጅካል አንተ አህሉ ሰናኢ ማለት ነው አንተ የውዳሴ የሙገሳ ባለቤት ነህ ይገባሃል ሰና ማለት በሚገባው መግለጫ ሁሉ መግለጽ አንድን ሰው ማሞገስ ማለት ነው ተገቢ በሆነ በማንኛውም ቃላት መግለጽ ማሞገስ የሚቻል ነገር ለማለት ነው ሰና ይገባል ማለት لا ينفع ذا الجد منك الجد الجد الثانيه فاعل ينفع بمعنى لا ينفع ذا الغنى ማለት ነው የሀብትን ባለቤት አይጠቅመውም عندك አንተ ጋር غناه ሀብቱ አይጠቅመውም በሀብት ካመጣ ነው ማለት ነው ወይም ደግሞ ወላ حظه እጣውም አይጠቅመውም የጣም ባለቤት እጣው አይጠቅመውም ዘል ጅድ ተብሎ ተቀርቷል ይላል ወላ ينفع ዘል ጅድ ምን ማለት ነው لا ينفع صاحب الاجتهاد ማለት ነው የታጋይ ማለት ነው የታጋይ ባለቤት ትግሉ አይጠቅመውም እ የፈለገውን ትግል ቢታገል ዋጋ ያመጣለትም ኢላ ረህመቱ ከማለት ነው ያዝነት ካልተጨመረለት በቀር ስለለፋ ልፋት ስላበዛ ሊጠቅመው አይችልም ያንተ ያንተ እገዛ ያንተ እዝነት ይጨመር እንጂ ነብዩ አለይሂ ሰላቱ ወሰለም ማንኛችሁም በስራችሁ ጀነት አገቡም ብለዋል hatta አንተ ያ ረሱላህ አሏቸው አንተም ይሆን ስሏቸው ወላ አናሉ እኔም በሆነ በስራ የመግባት ብቃት አይኖረኝም እ አላህ Subhanahu Wa Ta'ala በእዝነቱ ሸፋፍኖ ካላስገባይ በቀር ብለዋል الا ان يتغمدني الله برحمته ስለዚህ ወላ ينفع ذل جد ብለን ከቀራ ነው የትግል ባለቤትን ትግሉ አይጠቅመው ማንተ ዘንድ እዝነትህ ካልተጨመረ በቀር ማለት ነው ዘል ጀድ ካል ደግሞ የሀብትን ባለቤት አይጠቅመውም ጀድሁ ማለት ሀብቱ አይጠቅመውም የክብር ባለቤት ክብሩ አይጠቅመውም አንተ ዘንድ ያው ያንተ እዝነት እንጂ የሚጠቅመው ስለዚህ በእዝነት ጥቀመን ነው ይህን ዱዓ በዚህ ቦታ መቅራቱ مشروع نو يفقد الا يشال ولكم في رسول الله اسوه حسنا نو صلوا كما رايتمون يصلون ونا قاتو اند تغدا مسجد ساعزز يهم مقرات يشال الله معناتنا تفضلوا وعن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم أمرت أن أسجد على سبعة عظم على الجبهة وأشار, بيد وأشار بيده إلى أنفه واليدين والركبتين وأطراف القدمين متفق عليه وعن ابن عباس رضي الله عنه قال قال رسول الله صلى الله عليه وسلم أمرت أن أسجد على سبعة أعظم አብዱላህ ኢብኑ አባስ እሳቸውንም ያባታቸውንም ስለ አላህ ይዘንላቸውና ነብዩ አለይሂ ሰላቱ ወሰላም እንዲህ ብለው ሲናገሩ ሰምቻለሁ ይሉናል ኡሚርቱ ታዝዣለሁ አን አስጁደ ለደፋ በግንባሬ አን አስጁደ ስጁድ ላደርግ ያው መደፋት ነው አላ ሰብዓቲ አዕظም በሰባት አጥንቶች በሰባት አጥንቶች ስጁድ ማድረግ ታዝዣለሁ ማን ያዛቸው አላህ Subhanahu Wa Ta'ala ረሱል ሰለላሁ ዐለይሂ ወሰለም ታዝዣለሁ ካሉ አዛዡ የታወቀ ነው ባለስልጣን ያዛቸው አላህ ነው የሚያዛቸው እሺ ሰባት ብልቶች ስጁድ ማድረግ አለባቸው ማለት ምን ማለት ነው መሬትን መንካት አለባቸው በስጁድ ሰዓት ማለት ነው መሬት ካልያዙና ካልነኩ ስጁዱ ስጁዱንም ምናልባት ከሰባት ብልቶቹ አንዱ የተቆረጠ የተበጠሰ ካልሆነ በስተቀር አካል ከሌለው የለው ካሉ ግን ጤናማ ከሆኑ ስጁድ ማድረግ ያለባቸው ማለት ነው እነዚህ ሰባቱ ምን ምን ናቸው ለሚለው አንደኛው ግንባር ማለት ፊታችን ጀብሃ እንለዋለን ጀብሃ ማለት ማይጃቢሁ الناس ማይጃቢሁ ሸይ አንድ ነገር ፊት ለፊት የሚግጣቸው ፊታችን ስለሆነ ጀብሃ ይባላል በአማርኛው ግንባር የሚለው ይሄ ወታደር ላይ የምን ግንባር የምን ግንባር የሚባል ነገር አለ የግንባር ማለት ያው ፊት ለፊት የሚፋለም ነገር ለማለት ነው እና ይሄ ጀብሃችን ወአሻረ በየዲሂ ኢላ አንፊሂ ያለ ነው አፍንጫን የሚያጠቃላ ግንባር ብቻ እንዳይመስላችሁ አንዳንድ ሰው ጀብሃ የሚለው ግንባር ማለት ብቻ የመሰለው በግንባር ሱጁድ አድርጎ ይነሳል አፍንጫው መሬት ሳይነካ ማለት ነው አለል ጀብሃ ሲባል ግንባርና አፍንጫን ባንድ ይዞ ማለት ነው በሱ ሱጅ ያደርጉ ነበር ይሄ አንዱ ነው ሁለተኛ ወለደይን ሁለት እጆች ሁለት እጅ ስንደምርበት ሶስት ሆነ ማለት ነው ወሩክበተይን ሁለት ጉልበቶች አምስት በሉ ወአጥራፊል ቀደመይን ሁለት የጣብ እግራችን ጫፎች ጣቶቻችን ማለት ነው የቀኝ እግራችን የግራ እግራ ስለዚህ ሰባት ሆነ አሁን ስጁድ ሲያደርጉ አንዳንድ ሰው ካያችሁ ሴቶች ላይ ብዙ ላይኖር ይችላል አላቅም ስጁድ ሲያደርጉ ጫማቸውን ከመሬት ያሰቅቁታል ጫማቸውን ከመሬት አንስተው ያንጠለጥሉታል እነሱ ስጁድ ያደርጉ በሐሳባቸው ማለት ነው ግን ሶላቱ የተበላሸ ነው ምክንያቱም ኦሜርቱን ያት አምር መጥቶበት ተዛዝ ነው በሰባቱ ብልቶች ስጁድ ማረግን ታዘዝ ነው ስድስቱን አድርገን ግንባራችን መሬት ካላስነካ ነው ሱጁድ ትክክል አይሆንም ግንባራችን ተደፍተን እግሮቻችን መሬት የማይነኩም ከሆነ እንደዛው ነው አንዳንድ ሰው ደግሞ ካጋጥሟችሁ ከሆነ የሆነ ቁርአን ቀርቶ ሱጁድ የሚወረድ ያለ አይደል ሊወርድ ሲል ቁርአኑን በእጁ ይዝና እጁ መሬት ሱጁድ አይወርድም ማለት ነው እጁን አንጠልጥሎ ሱጁድ ያደርጋል ይሄ ሰው ሱጁድ ያደረገ አላ ሰባት ያጥማ ስለዚህ ቁርአኑን መሬት ላይ ቢሆን አስቀምጦ ንጹህ ነው መሬቱ ምን ችግር አለው እጆቹ መሬት መንካት አለባቸው ላዚም ነው ስለዚህ ከሰባቱ ብልት አንዱ ቀርቶ ስጁድ ማድረግ የለብንም ይሄን በጣም ልንጠነቀቅ ይገባል ሳይታወቀን እግራችንን ከኋላ እናንሳለን ብዙዎቻችን ሐዲሱ متفق عليه የሆነ ቡኻሪ ሙስሊም የዘገቡት ሐዲስ ነው ኡሚርና ናና እንደ ኡሚርቱ አንድ አንድ ሐዲስ ኡሚርቱ ነው ሌላው ቦታ ኡሚርና ምልም አለ ለምን ሊተዱል على صيغه العموم ነው እሳቸው ብቻ ታዘዙ አዳኝ አልታዘዝን እንዳይል ታዘናል ካሉ ሁላችንም ያካትታል ማለት طيب እንግዲህ ሐነፊያው መታ ላይ በተለይ ጭቅጭቅ አለ በግንባሩ ከተደፋ በቂ ነው አፍንጫውን ቢያደርግ ባያደርግ የሚል ነገር ብዙ ያመጣሉ ከሚገርማችሁ በይነ ሰጅደተን ቁጭ እንላለን በሁለት ሱጁድ መካከል ቁጭ እንላለን ሐነፊያው መዝሐብ ላይ ግን እዛው ግንባሩ መሬት ላይ እንደተደፋ ትንሽው ከመሬት ለቀቃው መልሶ ስጁድ ካደረገ ይቆጠርታል ወተኛ ስጁድ ንፋስ የሚያሳልፍ ያክል መሬቱን ከለቀቀው መልሶ ስጁድ ካደረገ ሁለት ስጁድ አደረገ ይባላል ይላል ላ ቁጭ ብሎ ተረጋግቶ ጡመን አድርጎ እንደገና ስጁድ ካላደረገ አይቻልም ሶላት ላይ ቀልድ የለም لقد كان لكم في رسول الله اسوه حسنه يا ايها النبي ምንድነው اذا طلقتم النساء فطلقوهن لعدتهن እንደሚለው የሳቸውን ሱና መከተል አለብን ነው በተቀሉ የሳቸውን ሱና መከተል አለብን በእነዚህ በሰባቱ ብልቶቻችን ሱጁድ ማድረግ ግዴታ መሆኑን ያሳያል ታዝያለሁ ማለታቸው ሱጁድ ማለት ለአላህ የተከበረውን ግንባራችንን ዝቅ አድርገን መተናነስ ማለት ነው እርካው ወስጁዱ እሺ ያው የስጁድ ደረጃው ብዙ ፈቀዳችሁ ቅሩ وعن أبي بهينة رضي الله عنه أن رسول الله صلى الله عليه وسلم كان إذا صلى وسجد فرج بين يديه حتى يبدو بياض ابتيه متفق عليه طيب وعن ابن بحينة كبحينة لج تزجب رضي الله عنه النبي صلى الله عليه ወሰለም يا الله መልእክተኛ ነብያችን ካነ ነበሩ ያው ቃሉ ነበረ ነው ግን ወደ ቋንቋችን ስንመልሰው የክብር አገላለጽ ስለሆነ ነበሩ እንላለን ለአንዱ ሰውዬ اذا صلى በሚሰግዱ ሰዓት ወሰጀደ سجود በሚያደርጉ ሰዓት فروج بين يديه በእጆቻቸው መካከል በተን ያደርጉታል حتى يبدو بياض ابطيه የሁለት ብብታቸው ንጣት ይፋ ወይም ግልጽ እስከሚሆንና እስከሚታይ ድረሳ ሙተፈቁን አለይ ቡኻሪ ሙስሊም ፈረጀ በይነ የደህ ማለት ሁለት እጅ ነው ያለን ሁለት እጃችን የክንዳችን ማለት ነው ሰውነታችን ጋር ልክ ካናደገው ስጁድ ስናደርግ ከጎናችን ሰው ካለና ሰውየው መንገፋው ከሆነ ወደ ሰውነታችን ልክክ እናደርገዋለን ሰው ከሌለ ግን ሰፋ አድርገን ከፈት አድርገን ነው የምንሰግደው ማነው ክንዳችን ከሰውነታችን ነብዩ አለይሂ ሰላም አሰጋጅ ናቸው በሚሰግዱ ሰዓት ከጎናቸው የሚገፋቸው ነገር የለም ማነው። ነው ሐታ ይብዶ በያዱ የብብታቸው ንጣት እስከሚት እስከሚታይ ድረስ ይላል እንዴት ነው የሚታየው ይሄ ብብት ይታያል ሶላት ላይ ብብት ይጠቁራል ወይስ ይነጣል በነገራችን ላይ ይነጣል ይጠቁራል ሁለተኛ ሶላት ላይ ልብስ ለብሰዋል እንዴት ነው ሊታይ የሚችለው ኢብት የሚለው እንግዲህ ያው ኢብት ኢብት አገላለጽ አለው ክንዶቻቸውን እጆቻቸውን ስንል ክንዶቻቸው ጋር ያለውን አጠቃላይ አካቶ ማን ነው ከሰውነታቸው ፈቀቅ አድርገው ስጁድ ያደርጉ ነበረ በዚህ መልኩ ስጁድ ማድረግ ጥንካሬም ይሰጣል ጥንካሬ ይሰጣል ሁዙ ማ አተይናኩም ቢቁዋ እንደሚለው ኃይል ይሰጣልና ነው ይላል ያለ ሰውነቱን ለመሸከም ስጁድ በሚያደርግበት ሰዓት ራቃጎ ከተጫነው አመች ይሆናልና ነው ይላል ይሄ ዲናዊ የሆነ ስፖርት ነው ይላሉ አንዳንድ ዑለማዎች እንደዛ ሀጎ ስጁድ ማረግ የታዘዘበት ነው ያሳዩት በአንድ በኩል ዲን ነው ታዘናል ሁለተኛ ለሰውነቱም ተስማሚና ስፖርትም ነው በቀን እንግዲህ አምስት ጊዜ በዚህ መልኩ ሲሰግድ ሰውየው የቀን ስፖርቱንም እየተወጣ ነው ማለት ይቻላል የሰውነት እንቅስቃሴ ያደርጋልና ይላሉ ሌላው ሱጁድ በሚናደርግበት ሰዓት ክንዶቻቸው መሬት ላይ የሚያነጥፉ ሰዎች አሉ ክንዶቻቸውን መሬት ላይ የሚያነጥፉ ሰዎች አሉ እዚህ ጋር ተጠንቀቁ ከመዳፎቻችን ውጭ መሬት አናስነካም መሬት ላይ መንካት ያለበት መዳፎቻችን ናቸው ከዛ ውጪ የክንዳችንን መሬት ላይ ነው ክልክል ነው አብዱላህ ኢብኑ ዑመር የዘገቡት ያሰላለፉልን ሐዲስ አለ لا تفترش افتراش السبع እንደ አንበሳ እንደ ውሻ እጅህን አታንጥፍ መሬት ላይ ውሻ ሲተኛ አንበሳ ሲተኛታችሁ ከሆነ ልክክ በመረጋ የፊት እግሩን ያነጥፈዋል እንደዛ አታድርጉ ወአተሚድ على راحتيك ብለውታል በሁለት መዳፎችህ መሬት ላይ ተደገፍ ነው ያሉት ወአብዲ ضبعيك የጦንቻና ጦንቻህን ከፈት አድርገው ይሄን ስታደርግ ሰጀደ ለከ ኩሉ ዑዱ ሚንከ መላው አካልህ ስጁድ አደረገ ማለት ይቻላል ጭብጥብጥ በከሆነ ስጁድ የምታረገው ሰውነተ ስጁድ ያደረገ ማለታቸው ነው ባይሆን ይሄን የምንለው ሰው በጎኑ የማይገፋ ከሆነ ነው ብያቸዋለሁ እዚህ ጋር ዑለማዎች እንቆቅልሽ ነው የሚባል ነገር የሚጠይቁበት ነገር አለ ምንድነው መስራቱ ሱና መተው ዋጅብ የሆነ ነገር ምንድነው ይላሉ መስራቱ ሱና ነው መተው ግን ዋጅብ የሆነ ኢባዳ ምንድነው ይላሉ ምን ይመስላችኋል ሶላት በምንሰግድበት ሰዓት ከጎናችን ሰው ካለ እጆቻችን ክንዶቻችንን አናረቃቸውም ማለት ነው ማራቅን መተው ዋጅብ ነው ሰው ላለመገፍተር ማራቁ ደግሞ ሰው ከሌለ ሱና ነው ስለዚህ ካባ ስንዞር ጧፍ ስናደርግ ሀጀር አስወድን መሳም አለ አይደል ሱና ነው ግን እሱን ለመሳም ብሎ የሚገፈታተፉን ግፍትራ ያታቸዋል ሐረም ላይ እዛ ላይም ሀጀር አስወድን መሳሙ ሱና ነው ግፊን ማቆም ግን እዛ ቦታ ዋጅብ ነው መጋፋት የለብንም ማለት ነው ኢባዳው ይቀር ሱና እንሰራለን ብለን ሐራም ነገር ውስጥ መግባት የለብንም ወንጀል ውስጥ መግባት የለብንም ማለት ነው ስለዚህ የብብታቸው ንጣት እስከሚታይ ድረስ የሚለው ያው ብብታችን የማላ ባህር ያለው እሱ ልብስ ላይ ብዙ ጊዜ ምልክት ያሳያል የአብዛኙ በሚያሳይበት ሰዓት ንጣት ነው እንትን ማን ጥቁረት ነው የሚያሳየው የሳቸው ግን ነጣ ብሎ ነው በሚለየው ከቶም ነው የሚሉት የነብዩ አለይሂ ሰላቱ ወሰለም ያው ሙፈሲሮች እንደሚያስቀምጡት እንደዛ ነው የሚሉት والله اعلم ቀጥሉ وعن البراء بن عازب رضي الله تعالى عنه قال قال رسول الله صلى الله عليه وسلم إذا سجدت فضع كفيك وارفع مرفقيك رواه مسلم وعن وائل بن حجر رضي الله تعالى عنه أن النبي صلى الله عليه وسلم كان إذا ركع فرج بين أصابعه وإذا سجد ضم أصابعه رواه الحاكم طيب መዳፋችንን መሬት ላይ በምናስቀምጥበት ሰዓት በአንገታችን ትክክል ወይስ በጆሮአችን ትክክል ወይስ በራሳችን ትክክል በምን ያስቀምጠው የሚል ደሞ አሁን ያመጣሉ ብዙ ጊዜ ለማዎች ስለዚህ መዳፋችን እናስቀምጠው ልክ በፊታችን ትክክል ነው ማለት ያው በጆሮአችን ትክክል ማለት ነው ወደ ላይ መደን አናረቀውም ወደ ኋላ ማንመልሰውም ማለት ነው ትክክለኛ ይዘቱን የሚጠብቅልን ሰውነታችን ይዘቱን ሊጠብቅልን የሚችለው መዳፎቻችን ተሸራቅ ብለው በጣም ሳይረቁ በጆሮአችን ትክክል ሲቀመጡ ነው ማለት ነው በግንባራችን ማን በፊታችን ማለት ነው وعن البراء بن عازب رضي الله عنه قال قال رسول الله صلى الله عليه وسلم يا الله ملكتنيا እንዲህ ብለዋል لنا البراء بن عازب اذا سجدت سجود በምታደርግ ساعات ايها المصلي انت سجاج هوي فضع كفيك ولت መዳፎችህን አስቀምጣቸው መሬት ላይ አስመርኩዛቸው ወርፋ ሚርፋቀይከ ሁለት ክርኖችህን ከመሬት አረቃቸው ቅድም ያልነው ነው አታንጥፍ ያልነው ማለት ነው ከፍ አድርገው ከመሬት አታስነካው ማለት رواه مسلم وعن وائل بن حجر رضي الله عنه أن النبي صلى الله عليه وسلم كان إذا ركع ركوع ሲያደርጉ ፈረጀ بين اصابعه ጣቶቻቸውን ከፈትፈት ያረጓቸው ነበር ማለት ነው ሩኩ አድርጉ ተخيلوا ማለት ነው ሩኩ ስታረጉ እጆቻችሁን ጉልበት ላይ የምታስቀምጡት ጉልበት ላይ ስትይዙ ጣቶቻችሁን ጥምር አጋሽ ካያዛችሁ አይመችም በተን ካረጋችኋቸው ይመቻል ስለዚህ ሱጁድ ሲያደርጉ ነብዩ አለይሂ ሰላቱ ወሰለም ጣቶቻቸውን በተን ያደርጉት ነበረ ምን ላይ ሩኩዕ ላይ ወኢዳ ሰጀደ ሱጁድ በሚያደርጉ ሰዓት ደግሞ መሬት ላይ ሲያስቀምጡት ዶመ አሳቢአሁ ጣቶቻቸውን ሰብሰብ ያደርጓቸው ነበረ رواه الحاكم حاكم ዘግበውታል ሐዲሱን የሚለን ሐዲሱ ሐሰን ነው የላኛው ሙስሊም ነው ሰሂህ ነው የሁለተኛው ሐኪም ናቸው የዘገቡት ሐዲሱ ሐሰን ነው ጥሩ ነው ብለውታል እሱጁድ ላይ ስናረግ ጣትን ብንበትነው ዋጋ የለው ሰብሰብ ማለቱ ጥንካሬ ይሰጠዋል ነው ጉልበት ላይ በምንይዝበት ሰዓት በተን ማለቱ ጉልበታችንን በሰፊው ለመያዝ ይመቻል ማለት ነው ጣታችን እንዳይጠብ ማለት ያው ዝሮ ዝሮ አንዳንድ አጋጥሟቸው ከሆነ ሮኮ ላይ ጉልበት ላይ ያስኩ ብለው የሚያድጣቸው ሰዎች አሉ እጆቻቸውን በደንብ አመቻችተው ካልያዙ ወደ ጎን ይሄዳል እጃችን ያ ደግሞ ወጣትነት ለሌለው ይጎዳዋል ማለት ነው طيب ከዚህ ሐዲስ ባጭሩ ሰጋጅ የሆነ ሰው መዳፎቹ መሬት ላይ መሆን አለባቸው ክንዶቹ ከመሬት መራቅ አለባቸው ሁለቱም መዳፎች መዳፍ ስንል ያው እጆች ማለት ነው መሬት ላይ መቀመጥ አለባቸው ብለናል ቅድሙ ሐዲስ ላይ እንዳልነው ክንዶችን ከመሬት ማንሳቱ በጣም ተወዳጅ ነው ማንጠፉ ይጠላል እንደ እንስሳ ሌላው በሌላ በኩል ተገለጸ አለ በእንሰሳ አትመሳሰሉ ተብለናል ወንዶች በሴቶች ሴቶች በወንዶች መመሳሰል እንደተከለከለ ሁሉ በጠቅላላ የሰው ልጅ በእንሰስ መሰል የተከለከለ ነው ለብዙ ቦታ ካያችሁ ከሩኩ ወደ ሱጁድ ስትሄዱ ቀድማችሁ እጆቻችሁን አታንጥፉ እንደ ግመል ይላሉ ግመልና ተመሰሉ ይላሉ ነው እዚህ ደግሞ ላተፍተርሽ ዝራአይከ ከፍትራሽ ሰቡ አሉ አታንጥፋሉ እንደ አውሬ እንደ አውሬ ወይም ደግሞ እንደ ውሻ አሉ እንደ አንበሳ እንደ ውሻ እጅህን አታንጥፋሉ እሱም ሶላት ላይ ቀርቶ ከሶላት ውጭ ራሱ እንሰሳ መመሳሰል አይቻልም በተለይ ሶላት ላይ ሶላት ወደ አላህ ሚስጥር ምን መሳጠርባት ሰዓት ነች በዚያን ሰዓት እንስሳ መስለን ሳይሆን መቀረብ ያለብን ሰው መስለን ነው እሺ ቅሩ وعن عائشة رضي الله رضي الله عنها قالت رأيت رسول الله صلى الله عليه وسلم يصلي متربعا رواه نسائي وصححه ابن خزيمة وعن عائشة رضي الله تعالى عنها كعائشة سراوان الله لله تزجب أنها قالت رسوا عليك من عليك رأيت رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتنيا አይቻቸዋለሁ يصلي ሲሰግዱ እየሰገዱ አይቻቸዋለሁ የሚሰግዱት ደግሞ ቁጭ ብለው አቀማመጣቸው ደግሞ ሙተረቢአን አራት ረድፍ ሆነው ማለት ነው አራት ረድፍ አቀማመጥ ይገባቸዋል እንግዲህ ሙተረቢዕ ማለት ራቢ ራቢዕ ካልተወሰደ ሙተረቢዕ ማለት አራት ረድፍ ጫማች አንዱን ጫማችንን በ እግራችን አጥፈን በውስጥ እንለቀዋለን ማለት ነው አንዱን ወደ እግራ ጫማችንን ወደ ቀኝ የቀኝ እግራችንን ወደ ግራ ማሳካት ማለት ማሳካት እግሩን አሳክቶ መቀመጥ በመቀመጫችን ተደላደም ቁጭ እንል ማለት ነው እንግዲህ በገጠሩ የቂማ አቃቃም አቀማመጥ እያሉ የተረጉሙታል ቂማው ስለማንቀበለው በጥቅሉ አራት ረድፍ ሆኖ መቀመጥ ማለት ነው ቁጭ ብሎ የሚሰግድ ሰው አቀማመጡ ምን ይሁን አሁን ዋናው ነገር ቁጭ ብሎ የሚሰግድ ሰው ያው አተህያ ስንከራ የምንቀመጠው አቀማመጥ አለ እንደዛ ሆኖ መስገድም ይቻላል ነገር ግን ከዛ የተሻለ ደግሞ እግሮችን አሳክቶ በመቀመጫችን ተደላደን ቁጭ ብለን እግሮቻችንን ወደ ቀኝና ወደ ግራ አድርገን የቀኙን ወደ ግራ የግራውን ወደ ቀኝ ይሄ ሙተረቢ ይባላል በዚህ መልኩ መቀመጥ ማለት ነው رواه النسائي النسائي النسائي አንዳንድ ደግሞ ነሳኢ ነው የሚባለው የሚሉም አሉ አላያል ሀገር ነው ሰውየው የዛ ተወላጅ ነሳ የምትባለው ሀገር ተወላጅ የሆኑት የሐዲስ ባለሙያ ዘግበውታል ነው وصححه ابن خزيمه ابن خزيمه صحيح ብለውታል ሐዲሱ ካነ የጂሱ ሙተረቢያን የሚለውን ማለት ነው አተረቡዑ አን የጅሊሰ ቃቢዶን ሳቀይሂ ሁለት ቅልጥሞቹን አጥፎ ሁለት አሳክቶ ወደ አንዱ ቅልጥምና ወደዚህኛው ቅልጥም ማለት ነው መቀመጥ ሙተረቢዕ ይባላል ገብታችሁ አይደል አይዋ እሱ ማለት ነው ታደላሉ ቁጭ እንደዚህ ሆኖ መስገድ ነው ቁጭ በሚሰግድ ሰው በዚህ መልኩ መስገድ ይችላል ይኸው አይሻ ነብዩና አለይሂ ሰላቱ ወሰለም አይቻለሁ እንዳለችው ማለት ነው እርግጥ ቁጭ ብሎ ሲቀመንደሱ መቀመጥ የማይመቸው ሰው ሊኖር ይችላል የማይመቸው ሰው እንደተመቸው ነው መስገድ ይችላል ምክንያቱም መቆም ያቃተው ቁጭ ብሎ ይስገድ ተብሏል ቁጭ ብሎ ያቃተው ተግንጋሉ ይስገድ አቀማመጥ ላይም እንደዛው ነው እንዲያቅሙ ነው ብቻ ይሄን አይቻልም ብለው የሚያስቡ ፍቅራን የሚያነሱ ተወላሞች ስላሉ እንደሚቻል ግልጽ የሆነ ማስረጃ መጣልን ማለት ነው አንዳንዶቹ ይሄ አቀማመጥ ክብር አያሳይም ተዋዶና አያሳይም ኩራት ያሳያል ምናምን እያሉ ፉቃሆቹ ብዙ ብለዋል ነብዩ አለይሂ ሰላም ሰሩ ከተባለ አለቀ ነው ትንታኔ ይወርቃል يلا تفضل وعن وعن وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم كان يقول بين السجدتين اللهم اغفر لي وارحمني واهدني وعافني وارزقني رواه الأربعة عند النسائي إن النسائي واللفظ لأبي داود وصححه حكيم وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم كان يقول بين السجدتين اللهم اغفر لي وارحمني واهدني وعافني وارزقني كعبد الله بن عباس ስራቸውን አላህ Subhanahu Wa Ta'ala ብለላቸውና ነብዩ አለይሂ ሰላቱ ወሰለም ካነ የቁል ይሉ ነበረ አለች አለ አብዱላህ ብን አባስ በይነ ሰጅደተይን በሁለት ስጁድ መካከል አንድ ስጁድ አድርጎ ቁጭ ይላል ብለናል ሰጋጅ እንደዛ በሚቀመጡበት اللهم اغفر لي ጌታዬ ሆይ ማረኝ ወርሐምኒ እዘንልኝ ወህዲኒ ቀናው መንገድ ምራኝ ወአፊኒ ይቅር በለኝ ወርዙቅኒ ለግሰኝ ከመልካም ሲሳይህ ስጠኝ ለግሰኝ የሚለውን ዱዓ ይቀሩ ነበር ወአፊኒ ይቅር በለኝ ከመጥፎ ነገር ማለት ነው ወይም የሰራው ስህተት ካለ እሱን ይቅር በለኝ አትቅጣይ በዛ ነገር ማለት ነው رواه الاربعه አራቱ ዘግበውታል አለን ኢለ ነሳኢ ነሳኢ ሲቀር ስለዚህ ሶስት ናቸው የዘገቡት ማለት ነው ወለፍዙ ለአቢ ዳውድ ይሄ ቅንብሩ ግን ቃላቱ የአቡ ዳውድ ዘገባ ነው ወሰሐሐው الحاكم ኢማሙ ሐኪም ሐዲሱን ጥሩ ብለውታል አቡ ዳውድ ትርሚዚ ኢብኑ ማጀህ ናቸው እንግዲህ ሶስቱ ዘገቡት ምንለው ከአራቱ ነሳኢ ሲቀር ስለ ሐኪም ደግሞ ጥሩ ነው ብለውታል ነው የሚለን ሐዲሱ ዝሮ ዝሮ ብዙ መንገዶች ተነዶ ስላሉት ወደ ሐሰን ዘልቋል ማለት ነው ረቢ اغفر لي አንድ ጊዜ ማለቱ ዋጅብ ነው ይላሉ ሶስት ጊዜ ማለቱ አርነል ከማል ነው ይላሉ ትንሹ የተሟላ ከአራት በማን ከሶስት በላይ አምስት ስድስት አምስት ሰባት ከማድረጉ ደግሞ ሱና ነው መጨመሩ ያው ይወደዳል ማለት ነው رب اغفر لي وارحمني واجبرني وارزقني واهدني وعافني ይሄን ዱዓ ማረጉ በጣም ተወዳጅ ነው ማለት ነው ሌላው ፊሳይ ሙስሊም ያለ ሐዲስ ነው የሆነ ሰው መጣና ወደ ነብዩ አለይሂ ሰላቱ ወሰለም فقال رسول الله አላቸው كيف اقول حين اسال ربي ጌታዬን መለመን ስፈልግ ምን ብዬ ነው መለመነው ሲንገሩኝ አስተምሩኝ አላቸው فقال له قل اللهم اغفر لي وارحمني ብለህ ዱዓ አድርግ አሉት فان هؤلاء تجمع لك دنياك واخرتك እነዚህ አገላለጽ እነዚህ ዱዓ እነዚህ ዱዓዎች ይሄን ዱዓ መጠቀሙ اغفر لي وارحمني የሚለው ዱንያ አኽራን ያጠቃልላል ፍል ያው አኽራ ላይ ማረኝ ማለት ነው ወርሐምኒ في الدنيا والاخره ማለት ነው ዱንያም አኽራም እቀመኝ ማለት ነው ይሄ ዱዓ ለሁለቱም ይጠቅማል ብለውታል እንደው ተወዳጅነቱን ለመግለጽ ነው اغفر لي ማለት ነው ሰትረኝ የሰራሁት መጥፎ ስራም ካለ ሸፋፍነህ አለባብሰህ እንዳልሰራሁት አድርገህ አሳልፈኝ ማለት ነው ተፍትሽ ላይ አንዳንድ ሻይ የበላ የጠጣ ሰው የወሰደ ሰው ፍተሻውን ቀለል አድርጎ ነፃ አድርጎ እንደሚያሳልፈው ማለት ነው እንደው በሰራ ወንጀል እንዳልሰራው አድርገህ አሳልፈኝ ማለት ነው ارحمني ማለት ሃቲሊ ሚን ለዱንከ ረህመተን ካንተ እዝነትን ላክልኝ ወንጀልን ለማሸፈን የሚያስችል በወንጀል እንዲያልቀጣ የሚያስደርግ የዱንያን የአኺራንም ትሩፍሩፍ በእኔ ላይ አትረፍረፍብኝ ማለት ነው ዱዓ ስናረግ ጠቅለል ያለና ለዱንያ አኺራ የሚያጠቃለው ነገር መጠቀሙ ጥሩ ነው ያለው ወዓፊኒ ማለት አፊያ ሰጠኝ ማለት ነው ወዓፊኒ አፊያ አድርገኝ ሰላም አድርገኝ ፊዲኒ በዲኒም ሆነ ከወንጀል ከሹብሃት ነገር አረቀኝ ማለት ነው ወይም ደግሞ አፊኒ من الامراض والاسقام ከበሽታ ከመም ሰላም አድርገኝ ማለት ነው አእምሮዬን ጤናማ አድርገኝ ሞኝ እንዳታደርገኝ እብድ እንዳታደርገኝ አብዛኝ በሽታዎች ትልቅ በሽታ ማለት ምን በሽታ ነው የቀልብ በሽታ ነው በሹብሃም ይሁን በሸሃዋትም ይሁን ተመሳስሎበት መንገድ የሚያስት ነገር የሚሆን ስሜት አሸንፎት ለጥፋት የሚዳርግ የሚሆን የቀልብ በሽታ ከባድ ነውና ከሱም ማድነን ጌታዬ ማለት ነው እሺ ቀጥሎ አዋፊኒ ወርዙቅኒ ማለት ርዚቅ ሰጠይ ሲሳይ ስጠይ ማለት ነው በዚህ ዱንያ ላይ ከሰው እንዳልከጅል የራሴ የሆነ ነገር ሰጠኝ ማለት ነው ሰፊ እስከ አኺራ የሚያስችል እስከ አኺራ የሚያደርስ በአኺራም ለባሮች ያዘጋጀ ለባሮች ያዘጋጀው ብዙ ነገር አለ አናምታ አለህ ተባለው እንደነዛ አድርገኝ ማለት ነው ሪዝቅ የሚለው አህሱናው ጀማዓ ዘንድ ሐላልንም ሐራምንም ያካትታል ዱዓ ላይ ሲሆን ግን ሐላሉ ነው የሚፈለገው ማለት ነው ወርዙቅኒ ከተባለ ሐላል ውስጠይ ማለት ነው አለዛ ርዝቅ ከተባለ ሐራምንም ሐላልን ያጠቃላ ዝም ብሎ ማለት ነው ዱዓ ላይ ሳይሆን ዱዓ ላይ ሐራም ውስጠኛ አይባልም ግን ዝም ብሎ ርዝቅ አገኘ ከለ ከተባለ ሐራም ሊሆን ይችላል ሐላል ሊሆን ይችላል ርዝቅ ይባላል ነው ረዘቀው ኮረዘቃት ኮይላ ዝም ብሎ ሐራምም ቢሆን ያው ርዝቅ ሰጣት ማለት ነው ለምን ቃላቱ ሆቱን የሚያጠቃልላል ማለት ነው ዱዓ ላይ ሲሆን ግን ሐላሉን ብቻ ሰጠኝ ማለት ነው ماشي كتل وعن مالك بن الحويرث رضي الله عنه أنه رأى النبي صلى الله عليه وسلم يصلي فإذا كان في وتر من صلاته لم ينهض حتى يستوي قاعدا رواه البخاري كمالك بن الحويرث ተዘገበ وعن مالك ابن الحويرثي ከሳቸው ተዘገበ رضي الله عنه እሳቸው راى النبي ነብያችን عليه الصلاه والسلام ያዩ መሆናቸውን يصلي ሲሰግዱ ነብዩ ሲሰግዱ ማሊክ ኢብኑ ሁወይሪስ ያዩ መሆናቸው ተዘገበ እና አስተውሎ ሲመለከቷቸው فاذا ካነ في وتر ነጠላ ነጠላ ሶላት ላይ ሲደርሱ ሚን ሶላቲ ከስግደታቸው ለም ينهض بمعنى لم يقم አይቆሙም ነበር አይነሱም ነበር حتى يستوي እስከሚስተካከሉ ቃይደን ቁጭ ብለው ቁጭ ያሉ ሆነው ተስተካክለው እስከሚቀመጡ አይነሱም ነበር ነጠላማት አንድ ረካ ሰግደን ሁለት ስጁዶች ከጨረስን በኋላ ልንቆም ነው ወደ ላይ ከመቆማችን በፊት ቁጭ ማለት ቁጭ ማለት ማለት ነው ሁለተኛ ደግሞ ሶስተኛው ረካ ላይ ሶስተኛው ረካ ላይ ሁለት ስጁዶችን ከጨረስን በኋላ ቀጥታ ወደ ላይ መነሳት ሳይሆን እንደመቀመጥ እንረጋጋለን ማለት ነው ከዚያ እንደመቀመጥ ካለ በኋላ ቶሎ ብለን ብድግ እንላለን እቺ ዑለሞች ምን ይሏታል ጀልሰተል ኢስቲራሃ ይሏታል ለረፍት የምትደረግ ቅማጤ ናት ይሏታል እና ሲሰግዱ በዚህ መልኩ አይቻቸዋለሁ ነጠላ ነጠላ ሶላት ማለት አንድ ከአንደኛ ረካ ወደ ሁለተኛ ከሶስተኛው ረካ ወደ አራተኛው የሚከሉ ነጠላ ይባላል ሁለት ከሆነ ነጠላ አይባልም ያው ላተህያት መቀመጣቸው አይቀርም አራት ላይም ላተህያት መቀመጣቸው አይቀርም አሁን ከአንድ ወደ ሁለት ከሶስት ወደ አራት በሚነሱበት ሰዓት ከሱጁድ ከመነሳታቸው በፊት ቁጭ ብለው ከዛ ነው የሚነሱት ስለዚህ እቺ ጀልሰተ ሲራሃ ሱና ነች ትሰራለች አሉ ሌሎቹ ደግሞ የለም እቺን ነገር እቺን ባህሪ ያመጡት ወደ መጨረሻ እድሜያቸው አካባቢ ትንሽ እድሜያቸው እየገፋ ሲመጣ ነው እንጂ በወጣትነታቸው ይሄን አልሰሩትም ስለዚህ ይሄ ያው ካቀም ጋር የተያያዘ ነገር እረፍት ነው ከደከመው ማንኛውም ሰው እንደዚህ ረፍሎ ሊነሳ ይችላል አለዛ ከሱጁዱ ዝሞቀታ ወደ ላይ መነሳት ነው ያለበት የሚሉም አሉ የማይቀበሏት ማለት ነው ዙሮ ዙሮ ይሄ ሐዲስ አሁን እንዳለች ነው የሚያሳየው ሐዲሱ ቡኻሪ የዘገቡት ሐዲስ ነው ብሎናል يدل على استحباب هذه الجلسه ይቻቀማመጥ የምትወደድ መሆኗን ያመለክታል أن المصلي إذا قام في وتر من صلاته بأن يقوم من الركعة الأولى أو يقوم من الركعة الثالثة فإنه يستوي جالسا كما قوم በፊት ተስተካክሎ ይቀመጥ ማለት ነው ከዚያ በኋላ ይነሳ ነው ጀልሳቱል استراحه ነው የምትባለው ብያቸዋለሁ ያው እረፍትን መፈለግ እንደማለት ነው አን المصلي له اعياء ሰጋጁ ሲሰከመው መሰለና እንደረፍት ነገር ቁጭ ይላልና ጀልሰተል استراحه ተባለች ባይሆን ብዙ ጊዜ እንደሚቀመጡ እንደመሳቸው ጀልሰቱን خفيفه لطيفه عندما يرى استحبابها ይቻት አቀማመጥ ሱና ናት ላሉ ሰዎች በጣም ትንሽ ክፍተት ናት ማለት ነው ትንሽ ሴኮንድ ነገር ማለት ነው ደቂቃ እንኳን ያልሞላች ማለት قبل الامام الشافعي في القول المشهور من مذهبه الى استحباب جلسه الاستراحه الامام الشافعي ይቻት አቀማመጥ ሱና ነች ትወደዳለች የሆነ ነብያሽ እንዳደረጉት ይላሉ ሌሎቹ ግን ኢማሙ አህመድ ኢማሙ ማሊክ እና አቡ ሐኒፋ ተወዳጅነት የላትም ይላሉ የሻፊ ማስረጃ ያው የቀራነው የቡኻሪ ሐዲስ ነው ግልጽ ነው ይቀመጥ ነበር እንቀመጥ ነው ሳቸው ይያራሉ የሌሎችሳ ተወዳጅ አይደለችም ያሉ ሰዎች ምንድነው አነ ነብዩ ሰለላሁ ዐለይሂ ወሰለም ካነ ينهض على صدور قدميه ለማረፍ ሳይሆን ሲነሱ በጫሞቻቸው ደረት ነበር የሚነሱትና የተቀመጡ ሆነው መሰል ይላሉ ሲነሱና ለዚያ ነው وعليه العمل عند اهل العلم الامام الترمذي አቡ ዚናት تلك السنه እቺ ሱና ነች ይላሉ ሌሎች ደግሞ አሁንም እነዚህ ሲህባብነት የላትም የሚሉ ሰዎች የሚያቀርቡት መረጃ እዚህ ቦታ ላይ አለመቀመጣቸውን የሚዘግቡ ሐዲሶች ብዙ ናቸው ሐዲሱ ዑመር ሐዲሱ አሊ ሐዲሱ ኢብኑ ዑመር ሐዲሱ ኢብኑ መስዑድ ሐዲሱ ኢብኑ አባስ አለ ምን የሚያመለክት ይቻው ነጠላ ነጠላ ላይ ይቀመጡ ነበር የምትለውን ሳይዘግቧት የቀሩ ማለት ነው ለዚህ ነው ኺላፍ ያመጡት ዙሮ ዙሮ ሶስት ሐሳብ አለ ይወደዳል አይወደድም ምናምን የሚል ነገር ምንድነው የሚለው اصح الاقوال الثلاثه في جلسه الاستراحه استحبابها للحاجه اليها واستحباب تركها عند عدم الحاجه ሰውየው የሚያስፈልገው ከሆነ መጠቀሙ ሱና ነው አሉ የማያስፈልገው ከሆነ መተው ሱና ነው አሉ ልክ ያው እንደ ነብያችን ነብያችን መጀመሪያ አካባቢ አይጠቀሙ ነበር ብለና በወጣንታቸው ወደ ኋላ ግን አስፈልጋቸው ተመረኮዙ እንደመቀመጥ ብለው ስለዚህ እንደሳቸው አስፈላጊ ሆኖ ከተገኘ ሊያደርግ ይችላል ካላስፈለገው መተው ሱና ነው ብለው በዚህ ማስማማት ሞክረዋል ነው የሚለው ይሄንም ይሻለው አጥጭራሽና አይሆንም ከሚሉትም ይሆናል ከሚሉትም እንዳስፈላጊነቱ ሱና ነው አላስፈላጊ ሱና አይደለም የሚለው አስማሚ ሐሳብ ነው ነው هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته